العالمين والصلاة والسلام على ختم المرسلين نبينا محمد وعلى آله وأصحابه أجمعين وعلى التابعين لهم بإحسان إلى يوم الدين اللهم علمنا ما جهلنا وانفعنا بما علمتنا وزدنا علما يا رب العالمين آه، كبرانا كبرات زار إن شاء الله تعالى كبولغ المرام ደርሳችን ይቀጥላል ማለት ነው ሐዲስ ቁጥር 87 ሲሆን ኪታቡ ጧሃራ አዳቡ ቀዳኢል ሐጃ ያው ሰገራ አወጣጥ አጠቃቀም ምን ይመስላል በኢስላም የሚለውን ርዕስ ይዘን ያለ ነው من يقرأ المتن فليتفضل مشكورا آتيه بثلاثة أحجار فوجدت حجرين ولم أجد ثالثا فأتيته بروثة فأخذهما وألقى الروثة طيب የሐዲስ <clears throat> አቆጣጠር ባለፈው እንደተነጋገር ነው የአብዛኞቻችሁ እንዴት ነው አላቅም ይለያያሉ ክታቦች አሁን እኔ የሚለው እዚህ ጋር 87 ሐዲስ ቁጥር ነው ሌሎቹ ደግሞ ዘጠና አንድ ብለው ያስቀመጡ አሉ ዘጠና አንድ ዋሽር ደርስ طيب እና حديث عبد الله بن مسعود رضي الله تعالى عنه عبد الله بن مسعود ማለት <clears throat> ያው ታዋቂው ታላቁ ሱሐቢ ናቸው። አብዱላህ ብኑ መስዑድ ዋና ስማቸው ሲሆን ኩንያቸው አቡ አብዱራህማን ይባላሉ። ከሚገርማቸው አብዱላህ ብኑ መስዑድም አብዱላህ ብኑ ዑመርም እንደዛው አቡ አብዱራህማን ይሏቸዋል። አብዱላህ ብኑ መስዑድም አቡ አብዱራህማን አቡ አብዱራህማን ነው የሚባሉት። አልሁዘልዩ ሳሂቡ ረሱልላህ ሰለላሁ ዐለይሂ ወሰለም የነብያችን ቅርብ ወዳጅ ቅርብ ጓደኛ ይባላሉ ወኻሙሁ አገልጋያቸውም ናቸው ወአሐዱ السابقين الاولين من كبار البدريين በድር ጦርነት ላይ ከተገኙ ታላላቅና ቀደምት ሱሐቦች የሚጠቀሱ ናቸው ومن نبلاء الفقهاء والمقربين عجيب በጣም ዒልም አላቸው ከሚባሉትም አንድ ቁጥር የሚጠቀሱ ናቸው ቀድመው እስልምናን የተቀበሉ በነብዩ አለይሂ ሰላቱ ወሰላም ጊዜ ወደ ሰባ ምዕራፍን የሐፈዙ ናቸው ነብዩ አለይሂ ሰላቱ ወሰላም من احب ان يقرا القران غضا كما انزل فليقراه على قراءه ابن ام عبد ብለው ነብዩ አለይሂ ሰላቱ ወሰላም መስክረውላቸዋል ቁርአኑን ኦሪጂናሉን እንደው ትኩሱና ምግብ ትኩስ የሚባል ነገር አለ ጧዝጅ የሚባል ነገር እንደዛ ቁርአኑን ማግኘት የፈለገ ሰው አብዱላህ ኢብኑ መስዑድ ላይ ይቅራ ወይም የሳሽን አቀራሪ ይቅራ በማለት አስቀምጠዋል የአብዱላህ ኢብኑ መስዑድ ታሪክ በጣም ረጅም ነው አቡ ጀህልን ከገደሉት አንዱ እሳቸው ናቸው ሌሎች ወጣቶች መቱትና ሩሁ ሳይወጣ አፉ እየለፈለፈ እሳቸው አገኙት ከዛ ሊመቱ ሲያያቸው ያው መምታት የማይችልበት ደረጃ ሆኖ ሲያይ እስቲ ባይሆን በኔ በኔ በኔ ሰይፍ መታኛላቸው አላቸው ይባላል። ጉራው እንደዛም ሆኖ አለቀቀውም ነበር። ተራራ ላይ ወጥተሃል ይላቸው ነበር። እሱ እንደ ተራራ ቆጥሮ እሳቸው እንደ ቀላል ነገር ማለት ነው። አብዱላህ ኢብኑ መስጥር ያሉ ሰው ናቸው፣ ቀጠን ያሉ ሰው ናቸው። አንዳንድ ሰዎች እግራቸውን በባታቸው ወይም ደግሞ ቅልጥማቸውን አይተው ይስቁ ነበር። አካላት ይታይ ማለት ነው ነገር ግን ነብዩ አለይሂ ሰላቱ ወሰላም ምን ትስቃላችሁ ከኡሁድ ተራራ የበለጠች ናት የአብዱላህ ኢብኑ መስዑድ እግርች የምትስቁባት ከኡሁድ ተራራ ትበልጣለች በአኺራ ብለው የመሰከሩለት ሱሐቢ ነው ብዙ ታሪክ አለው አለይሐል አሁን እሳቸው ናቸው የሚያወሩት ምን አሉ أنه قال እሳቸው አሉ አተ ነብዩ ሰለላሁ ዐለይሂ ወሰለም የአላህ ስብሓንሁ ወተዓላ መልእክተኛ መጡ ከየት ከቤታቸው ከመስጊድ ሚነል ጋኢጢ ከሰገራ ቦታ ከሐማም ቦታ ማለት ነው ከዛ ፈአመረኒ አዘዙኝ አን አትየሁ ቢተላተቲ አሕጃር ይሄ እንግዲህ ያው ቀድመው ሶስት ድንጋይ እንዲያመጣላቸው አዘዙኝ ማለት ነው ቅድሚያ ሽንት ቤት ተጠቅሞ ከዛ በኋላ ኋላ እንደገና ይመስላል አይደል ፈወጀቱ ሐጀረይን ሶስት ድንጋይ አንጣ ብለውኝ እሺ ብዬ ላመጣ ሲሄድ ሁለት ድንጋዮችን አገኘሁኝ ወለም አጅድ ሳሊሳ ሶስተኛ ግን አግኘት አልቻልኩም አሉ ስለዚህ ሶስት የሚለው ቁጥር ስላለ ሶስተኛ መሙላ ምን አደረጉ ፈአተይቱሁ ቢረውታቲን ረውታ ማለት ያህዮች የሰገራ ነው ያው አህያ ፈንያ እንለዋለን እሱን ይዤ መጣሁኝ ሶስት አርግ የሰጠኋቸው ማለት ነው ከሁለት ድንጋይ ጋር فاخذهما ሁለቱን ድንጋዮች ተቀበሉኝ ወአልቀ ረውሰተ አልቃ بمعنى ረማ የአህያ ፋንድያውን ወረወሩት አልፈልገውም የሚል መልእክት ማለት ነው መወርወር ብቻ አይደለም መመለስ ብቻ አይደለም وقال አሉም إنها ይቺ አህያ ፋንድያ ركس በካፈ ركس ነጃሳ ነው ركس ይባላል وجمعه أركاس ይባላል ማዕናው ምን ማለት ነው رجس ማለት ነው ቆሻሻ ወይም ነጃሳ ነው ማለት ነው ስጋው የማይበላ እንስሳ ሰገራቸው ነጃሳ ነው አህያ ስጋቸው ከማይበላው አንዱ ነውና ይኸው ሰገራውም ማበሻም ሊሆንም አይችልም ብለው እንደወረወሩት ነው የሚያሳየው የወረወሩበት ምክንያት እነሃ ርጅሱን ያሉት አخرجه البخاري ኢማሙ البخاري ዘግበዋል ዛደ አህመዱ ኢማሙ አህመድ ጭረዋል አህመዱ የሚለው አይነወንም ወዛደ አህመዱ ነው የምንለው የማይነወንበት ራሱ የቻለ ምክንያት አለው በአረበኛ ወዳረ ቁጥንዩ ዳረ ቁጥኒም ዘግበዋል ምን የሚል ኢእቲኒ ቢገይሪሃ ወሩረው ዝም ብለው ቢሆን ሁለትም ድንጋይ ይበቃል እንል ነበር አሁን ግን እንደማ ሌላ እንደሚያስፈልግ ለመጠቆም እእቲኒ ቢገይሪሃ ልዋጭን አምጣልኝ የመለስኩትና የወረወርኩትን ልዋጭ አምጣልኝ የወረወርኩበት በቅቶይ ሳይሆን ነጃሳ ስለሆነ ነው ሌላ ልዋጭ አምጣልኝ ብለው እንዳዘዙት ይገልጻል ማለት ነው ረውሳ ያህያ ሲሆን ያው የአህያ መሰሎች ሁሉ ያው ረውስ ይባላል ነው የሚለው ኢነሃ ካነት ረውሰተ الحمار የሚልም ዘገባ አለ ሌሎች ላይ ሌላው ዘገባ ደግሞ አታሁ ቢረውሰቲ ሒማር የሚልም አለ ያህያ አንድ ያመጣላቸው ለማለት ፈአልቀረውሰተ ወለም ይስተዕሚልሃ ያህያ ፋንያውን ወረወሩት አልተቀበሉትም አልተጠቀሙትም በቃ ይላል ሐጀረይን ሁለቱን ድንጋይ ተቀበሉ የሚል ነገር አለ ልዋጭ አንጣሉት ነው ስለዚህ ሐዲስ ምን ያሳየናል በዋና ቁም ነገር ነብዩ አለይሂ ሰላቱ ወሰላም በድንጋይ ብቻ መጠቀም ፈልገዋል ውሃ ሳይጠቀሙ እዚህ ቦታ ላይ ነገር ግን ቁጥሩ ከሶስት ማነስ እንደሌለበትም ይጠቁማል ማለት ነው ለምን ሰላተታ አህጃር ነው አንጣልኝ ያሉት ሐታ እኮ ሁለት አመቶ ሌላ ቢጨምርላችሁ ላ እሱም ነጃሳ ወደ አወረደው ልዋጩን ቅያሬውን አምጣልኝ ያሉት ሌላ ደግሞ አንድ ሀዲስ አለ ምን የሚል አመራ ረሱልላህ እነሃና ረሱል ላ ስለም አነስተንጄ ቢአቀለ ሚን ሰላሰቲ አሕጃር የሚላለ ሚን ሰላሰቲ አሕጃር ከሶስት ድንጋይ ባነሰ እስንጃ ማድረግን ከልክለዋል የሚል ነገር አለ። አላ አየሐል ድንጋይን ብቻ መጠቀም ይቻላል፣ ወይም መንድል ሶፍት ብቻ መጠቀም ይቻላል። ውሃ ብቻ መጠቀም ይቻላል እዚህ ጋር ሶስት አይነት ነው ያለው አንድ በድንጋይም ሆነ በሌላ ነገር አብሰን በውሃ ማጠብ ይሄ አንድ ቁጥር አንድ የምንለው ነው ሁለተኛ በውሃ ብቻ ማጠብ ይሆናል ሶስተኛው በድንጋይ ወይም ደግሞ ሶስት ነገር ብቻ ጠርጎ እና አብሶ መስገድም ይቻላል ማለት ነው አንዳንድ ሰዎች እስንጃ ሳላረግ እንደው ዝሆቶ ዝገብቶ የሚጨነቁ ሰዎች አሉ በደንብ ካበሱት خلاص መብቃቱን ይበቃል። በላጩ ግን ሁለቱን ማድረግ ነው ነው። እሺ ቀጥሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም ወራህመቱላህ بسم الله الرحمن الرحيم وعن أبي هريرة رضي الله أن رسول الله صلى الله عليه وسلم نهى أن يستنجي بأذم أو روث وقال إنهما لا يطهران رواه الدار قطني وصححه طيب لا يطهران من ያው አትፍም አቸኩይም ወአን አቢ ሁረይረተ ከአቡ ሁረይራ ዘገበ ረዲየላሁ አንሁ ከሳቸው ያለን ነገር ሁሉ አላህ ይውደድላቸው ከሳቸው የተገኘ ንግግርም ሆነ ተግባርም ሆነ ማለት ነው አነሁ ቃል አቡ ሁረይራ አሉ ምን አሉ ቃል እነ ረሱላህ ሰለላሁ ዐለይሂ ወሰለም ነሃ የአላህ መልእክተኛ ከልክለዋል ነሃ ከልክለዋል ምንን አንዩስተንጃ ቢዓظሚን በአጥንት እስትንጃ ማድረግን ማለት ያው ማበስን ማለት ነው አንዳንድ ጊዜ እስትንጃ የሚለው ለእስትጅማር ይጠቀሙታል እስትጅማርና አንዳንድ ጊዜ ለእስትንጃ ይጠቀሙታል አንድ ላይ ከመጣ የተለያየ ትርጉም አለው ለየብቻ ከመጣ ይወክላል ያለው ነገር ነው نهى ከልክለዋል أن يستنجى ማሰናጀትን ቢዓظሚን በአጥንት አው ረውሲን ወይም ባህያ ፋንድያ አጥንቱስ ምን ስለሆነ አህያ ፋንድያውስ ምን ስለሆነ ነው ወቃለ ጨምረዋል ዙረይ እነሆማ ሁለቱም ላይጦ ሂራኒ አያጸዱም ቆሻሻን በቆሻሻ ብንነካው መጨመር እንጂ አይቀንስም ቆሻሻውን አጥንትም ንጹህ ነው ቢባል እንኳ ለስላሳ ነው እንደ ብርጭቆ ማለት ነው የማንሳት ባህር የለውም ቆሻሻ ስለዚህ አያጸዳም ነው ይሄ አንዱ ምክንያት ነው እንግዲህ ሐዲስ ተገልጿል እንቀበለዋለን ሐዲሱም ሰሂህ ነው እ በሌላ ትርጉም አጥንቱ የጅኖች ቀለብ ነው ይሄኝ መጃሳ ነው አህያ ፈልያው ማለት ነው እንደዚህም ተወስዷል ወይም ደግሞ አጥንቱ ሊያቆስል ይችላል አጋጣሚ ስለ ስለሚኖረው ሰውነትን ሊያቆስም ስለሚችልም ነው ተብሏል ብዙ ኢለት ይኖረዋል አላያ ክልክል ነው በሚለው እንዘጋዋለን ረዋሁ الدار قطني ዳረቁን ይዘግበዋል ወሰሐሐሁ ሐዱን ጥሩ ብለውታል ጥሩ ብለውታል ማለት ነው ኢማሙ ቡኻሪም ይህን የመሰለ ሐዲስ እንዳላቸው ግልጽ ነው ይሄን ባይሆን ይህን የመሰለ ሐዲስ አላቸው ስለዚህ ማዕናል ሐዲሱ ሶሂህ ነው ምንም ችግር የለበትም ማለት ነው እስትንጃ ማለት ያው ቆሻሻ ነገር ማስወገድ እስትንጃ ይባላል አሁን ዝቦታ የተፈለገው ጋየጥ ነው ሰገራ ማንሳት ማለት ነው አዝም ማለት ታወቀ ነው አጥንት አጥንት ነው ረውስም ያህያ ነው ብለናል ጠሂራኒ ተዕሊሉ ሊነሂ አኒል ስንጃይ ቢሂማ ከዚህ ሀዲስ የምንወስዳች የምንወስደው ቁም ነገር በአጥንትም ሆነ በአህያ ፋንድያ ማሰናጀት ክልክል ነው ስለማያጸዳ ሌላ ፊ ሶሂህ ቡኻሪ አንድ ነገር አለ አቡ ሁረይራ ራሳቸው ሐዲሱን ከዘገቡ በኋላ قال يا رسول الله ما بال العظم እሺ የአህያ ፋንድያስ ነጃሳ ተብሎ ነው አጥንቱ ምን ምን ሆኖ ነው የተከለከለው ያልበቃው ለምንድን ነው ሲሏቸው فقال رسول عليه الصلاة والسلام هي طعام إخوانكم من الجن ከጅን የሆኑት ወንድሞቻችሁ አማኞች ለማለት ነው የተፈለገው ወይም ፍጡር ለማለት ነው የነሱ ቀለብ ስለሆነ ነው ብለዋል የአህያ ፋንጃው ግልጽ ነው ነጃሳ ነው ብያቸዋለሁ። ይሄ ግን ሁለተኛው ኢለቱ አለማጽዳት ብቻ ሳይሆን ጧዓሙ ኢኽዋንኩም ሚነል ጂን ሐዲስ በሐዲስ ይተረጎማል ነው። አንድ እዚህ አያጸዳም ብለዋል። ይሄ አንዱ ኢለት ነው። ሁለተኛው ደግሞ እዛ ቦታ ላይ የጂኖቹ ቀለብም ስለሆነ ነው ብለዋል ማለት ነው። አህያ ፋንድያው ላይ ያው ርክስ ግልጽ ነው። በድንጋይ አብሶ መስገድ ይቻላል ማለት ነው። ያጸዳል ማለት ነው። ሌላው ኢዛ ካነ ልስቲንጃኡ ቢልዓዝሚ ላ የጁዙ ሊከውኒህ ጡዓም ልጅኒ ፈኢነ ተሕሪመ ጡዓም ልኢንሲ ሚን ባቢን አውላ ይላሉ ዑለማዎች። የጅኖች ቀለብ መሆኑ እስቲንጃ እንዳናደርግበት ከተከለከለ በሰው ልጅ ቀለብማ እስቲንጃ ማድረግ ወይም ማበስ ፈጽሞ የማይቻል ነገር ነው። ሚንባቢን አውላ ነው የበለጠ ይከለከላል ማለት ነው ያሳያል ከጅን የሰው ልጅ ይበልጣልና ለማለት ፈልጎ ነው ድንጋይን የሚወክል ነገር ሁሉ ይቻላል ብለናል ለምን ድንጋይ ተባለ ሀዳዝ ሀዲስ ላይ ለሚለው አብዛኛው ሰው የሚጠቀመው ድንጋይ ስለሆነ ነው ብለናል እሺ ቀጥሉ بسم الله وعن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم استنزهوا من البول فإن عامة عذاب القبر منه رواه الدار قطني وللحاكم أكثر عذاب القبر من البول وهو صحيح إسناد طيب أهونم كأبو هريرة نو من ألو أبو هريرة قال رسول الله صلى الله عليه وسلم يا الله ملكني ألو بلو ينورو من ألو استنزهوا من البول እስተንዚሁ ማለት ተጸዳዱ ማለት ነው። ንጽህና ውሰዱ ማለት ነው። ንጽህና የምንወስደው በምንድን ነው? እንዳይነካን በመጠንቀቅ የመጀመሪያው ይሄ ነው። እንዳይነካን ሰውነታችን እንዳይረጨን በመጠንቀቅ ቢኢብዓዲ አንፉሲና ራሳችንን ከሽንት ቦታ ወይም ደግሞ ሽንት ከሚሸናበት ተፈናጥሮ እንዳይነካን ጥንቃቄ በማድረግ ማለት ነው። እስተንዚሁ ሲንና ታ አረበኛ ቃል ላይ አንድ ላይ ከመጡ ጦለብን ያመለክታሉ ፍላጎትን ምን ማለት ነው ኡጥሉቡ እንደማለት ነው አነዛሃተ ንጽህናን ፈልጉ እንደማለት ነው በምን ቢብቲዓዲኩም አንል በውል ከሽንት አካባቢ በመራቅ ከሚጠላ ነገር በመራቅ ይሄን ያህል ማስጠንቀቂያ የሰጡት ለሽንት ምንድን ነው ከተባለ فإن عامة عذاب القبر የቀብር ቅጣት አብዛኙ ሰው ቀብር ላይ የሚቀጠው ከምንድን ነው? ሚንሁ ሚነል በውሊ ማለት ነው። ሚንሁ የሚለው ተውላጠ ስሙ ወይም ዶሚሩ የሚመለሰው ወደ በውል ነው። ሚነል በውሊ ማለት ነው። ከሽንት ነውና ከሱ ነገር ነውና አብዛኝ ሰው የሚቀጠው ጥንቃቄ አድርጉ። ወንዶችም ሆናችሁ ሴቶች ያው ሲብራ አድርጉ ነው አንዱ አንዱ እንዳይረጭም በመጠንቀቅ ነው። ሁለተኛ ሲብራ ማድረግ አለብን። የወንዱ ሲብራ ያው ግልጽ ነው የሴቶችስ የሚል ነገር ወፈቃዎች ያነሳሉ ያው ከሸኑ በኋላ የተወሰነ ትንሽዬ ሴኮንዶችም ቢሆን ትንሽ ይጠብቁት ይላሉ ተብለው ድግ እንዳይሉ ማለት ነው እና የሽንት ነገር እንደቀላል እንዳናየው አብዛኙ አብዛኝ ማለት ከመቶ በላይ የሆነው ማለት ነው ቀብር ውስጥ የሚቀጣው ሰው በሽንት ምክንያት ነው ይሄ ዳረቁን የዘገቡት ሐዲስ ነው ወለል ሐኪሚ ኢማም ሐኪም ደግሞ በጨመሩት በዘገቡት ዘገባ አክተሩ አዛብ القبر من البول ሐዲሱን ተረጎመልን ያኛውን ይሄ ማለት ነው አመት ማለት ምን ማለት ነው ጀነራል ማለት ነበረ እዚህ ጋር አማ የተፈለገው እዚህ ቦታ ላይ አክተር ማለት ነው ለማለት ነው የሐኪም ዘገባ አክተሩ አዛብ القبر አብዛኝ የቀብር ቅጣት ሚነል በውሊ ሚንሁ የነበረውን ተውላጠ ስም በግልጽ አመጣው እዚህ ጋር ሚነል ዶሊ ከሽንት ነው አሉ وهو صحيح الإسناد ሰነዱ ጥሩ ነው في الصحيحين ም ይህኑ ሐዲስ የሚደግፍ ነገር አለ ምን የሚል ነው ነብዩ አለይሂ ሰላቱ ወሰላም በሆነ ቦታ ሲሄዱ ከሷሃቦቻቸው ጋር ሁለት ቀብር አጋጠማቸው ሁለት ቀብር እነዚህ የሁለት ቀብር ባለቤቶች አሉ በውስጡ የተቀበሩ ሰዎች ዩዓዘባኒ ወማ ዩዓዘባኒ ፊ ከቢርን እየተቀጡ ነው አሉና የሚቀጡበት ነገር ደግሞ ከባድ ነገር ነው አሉ። አንዱ ሽንቱን ጥንቃቄ አያደርግም ነበረ፣ በዛ ምክንያት የተቀጣ ነው አሉ። ያኛው ደግሞ ካነነ ማመን ነገር ከአንዱ ወደ አንዱ ከአንዷ ወደ አንዷ እየወሰደ ሰዎች የሚያጋጭ ነበረ ነማም። ሌላ ሐዲስ ላይ ላ የድኹል ጀነተ ቀታት ይላል። ነገር የሚያዋስድ ሰው ጀነት አይገባም ተብሏል። ይኸው ቀብሩን እያስቀጣ ነው። ስለዚህ ከሽንት ተጠንቀቁ አብዛኛው የሚቀጣው ቀብር ላይ በሱ ምክንያት ነው ማለታቸውን የሚያጠናክር ፊሶሃን ያለው ሐዲስ በጣም ግልጽ ነው انهما يعذبان وما يعذبان بكبير اما احدهما فكان لا يستبرئ من البول واما الاخر فكان يمشي بالنميمه በነገር ይጣደፍ ነበር ከዛ ከዚህ ማለት ነገር ማዋሰድ ከባድ ነው ተጠንቀቁ የሰው ነገር አመጡ የነገራችሁ ነገ እናንተ ለሰው እንደሚናገርባችሁ አትጠራጠሩ። አንድ ትልቅ ዓሊም ነበሩ። እከሌኮ ስላንተ እንደዚህ እንደዚህ ይላል ብሎ ነገራቸው። አይ ሰይጣን ሌላ የሚላክ ሰው አጣ እናንተ ላከህ እንዲህ አሉት። የሚላክ አጣ ወይ? እና እንደዚህ ነው የቀደምት ዑለሞች ሰለፎች የሚጠቀሙት ቃል ራሱ ይገርማል። አመቶ ነገር ሲነግራቸው ሀዳኔ አጅሩን ሰጠኝ እንጂ ምን ችግር አለ? ከልኳም ተዋል እንደዚህ እንደዚህ አጅር ሰጠኝ እንጂ ምን ችግር አለ? መች ደረሰብኝ ነው የሚሉት። የኛ ሰዎች ግን ቀድሞ ያን ነገር ተቀብለው በሰውየው ላይ እርምጃ ነው የሚፈልጉት፣ የሚያጠቁበት መንገድ ነው የሚፈልጉት። ሱብሃንአላህ። ለማንኛውም ነገር ማዋሰድም ሆነ ከሽንት አለመጠበቅ ከባድ ወንጀሎች ናቸው። ጥንቃቄ እናድርግ። ፈኢነሁ ላ የተነዘሁ ሚን በውሊሂ እስቲብራ ያው ከራሱ ሽንት ነው የሚያሳይ ላይ ተነዘው ላይ ተብለው ከተባለ ከራሱ ሽንት ማለት ነው ላይ ተነዘው የሚለው ከወሰን ከራሱም ከሰውም ቢሆን ማለት ነው የሚያሳየው ለማንኛውም ከዛም ከዚህም አሁን በገጠር ያለው ሰው ካያችሁት እንደው ሸንቶ በደም እንኳን አያራግፈውም ወደ ሱሩ ነው የሚያስገባው ማለት ነው ወሊዳ በገጠር ያሉ ሰዎች ሱሪ አውጥተው የሚሰግዱት ሱሪያቸው ስለማያምኑት ማለት ነው እና ጥንቃቄ ልናደርግ ይገባል ማለት ነው ኢንሻአላህ ቀጥሉ السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وعن سراقة بن مالك رضي الله تعالى عنه قال علمنا رسول الله صلى الله عليه وسلم في الخلاء أن نقعد على اليسرى وننصب اليمنى رواه البيهقي بسند ضعيف جزاك الله خيرا ጥሩ አቀራር ነው። ወአን ሱራቀተ እብኒ ማሊክን ሱራቃ እብኑ ማሊክ ከተባለው ሶሐቢ ተዘገበ። ሱራቃ እብኑ ማሊክ ምን ታሪክ አለው? እስቲ የምታውቁት ለየት ያለ የማይረሳ ታሪክ አለው። ከእናንተ እፈልጋለሁ። ወአን ሱራቃ እብኑ ማሊክን ከሱራቃ እብኑ ማሊክ ተዘገበ ረዲየላሁ አንሁ ስራውን አላህ ሱብሓነሁ ወተዓላ ይውደድለትና አነሁ ቃል እርሱ አለ ምን አለ አለመና ረሱሉላሂ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ አስተምረውናል ይላል። አንዳንዱ ኪታብ አለመና ሰለላሁ ዐለይሂ ወሰለም ብቻ ነው የሚለው ያስኬዳል። ያው ነብያችን አስተምረውናል ፊል ኸላኢ ማለት ፊ ከይፍየቲል ኸላ ሽንት ቤት አጠቃቀም አቀማመጥ እንዴት እንደሆነ አስተምረውናል። እንዴት አድርገው አለመና አነቅዑደ አለል ዩስራ እግራ እግራችን ላይ እንድንቀመጥ ወነንሲበል ዩምና ቀኝ እግራችን እንድንተክለው ቀኝ እግራችን እንድንተክለው ይሄ ለገጠሩ ነው የአሁኑ ሐማም እንዳይመስላችሁ እርግጥ ይሄ የምድሩ ሐማም አዎ የፈረንጆች የሚባለው ግን ይሄን አያሳይም እግራ እግሩ ላይ ተረከዙ ላይ ቁጭ ይላል ማለት ነው ጣቶችን እጥፋጎ መሬት ላይ እግራ ተረከዙ ላይ ገደፍ ብሎ ቁጭ ይላል የቀኙን ደግሞ ይተክለዋል ማለት ነው በዚህ መልኩ ሽንት ቤት መጠቀም ለሰገራው መውጣት አመች ነውና በዚህ መልኩ አስተምረውናል ነው የሚለው በይሃቂ ዘግበውታል ዘገባው ግን ضعيف ነው ቢሰነድም ضعيف ማለት ደካማ በሆነ ዘገባ ነው ይሄ ምን ማለት ነው ዘጋቢዎቹ ብዙ የማይመሰገኑ ናቸው ይህን ሐዲስ ያስተላለፉልን ወደኛ ማለት ነው ስለዚህ እውነት ነቢያችን ተናግረውታል ወይስ አልተናገሩትም ለማረጋገጥ ጥሩ ዘጋቢ ያስፈልግ ማለት ነው ዝሮ ዝሮ ኢማሙ ነወዊ ምን ያሉ አልሐዲሱ ضعيفون አሉ መጅሙዕ የሚባል ክታባቸው ላይ ኢማሙ ነወዊ ሐዲሱ ደካማ ነው ላ يحتج به ማስረጃ አድርጎ ማቅረብ አይቻልም ይሄን ሐዲስ ነገር ግን አሉ ፍሬ ሐሳቡ ፍሬ ሐሳቡ ባለበት ይቀመጣል ማለት ይቀጥላል ማለት ነው እንሰራበታለን ማታቸው ነው ወይስተነሱ ቢልሐዲሲ ሐዲሱን እንደው ማዋዣ እንጠቀመዋለን እንደዚህም ተወርቷል ልንለው እንችላለን ምን ሐዲሱ ጥሩ ስለሆነ ነው ነቢያችን ብለዋል ብሎ ለመናገር በቂ መረጃ መኖር አለበት ነገ ግን ማዕነል ሐዲሱ ሽንት ቤት አጠቃቀም በምን መልኩ ይሻላል የሚሆን ስንወስደው አሁን በዚህ በነገረ መልኩ ቢጠቀሙ አመች ነው ማለት ነው አነቅዑደ ቀዓደ የቅዑዱ ቁዑደን ነሶረ የንሱሩ እንደምንለው ማለት ነው ጅሉስ ይባላል መቀመጥ አነቅዑደ አነጅሊሰ ጅሉስና ቁዑድ ለውጡ ምንድን ነው ቀዓደም ቁጭ አለ ማለት ነው ጀለሰም ቁጭ አለ ማለት ነው ለውጣቸው ምንድን ነው ዑለማዎች ፈርቅ ሲያመጡ ቁዑድ የሚባለው ለሚቆይ ሰው ነው። ጅሉስ ግን የተወሰነ ቁጭ ብሎ ቁጭ ብሎ ለሚነሳ ነው። ለምሳሌ ኹጥባ ላይ ኹጥባ ላይ በጁሙዓ ኹጥባ ላይ ካያችሁ በመካከል ይቀመጥ ወይጅልስ ይላል። ትንሽ ይቀመጥ ማለት ነው፣ ብዙ እንዳይቆይ። አተያቱ ላይም እንደዚሁ ጠቀመዋል ብዙን ጊዜ አላየ ሁለቱም መቀመጥ ማለት ነው። ከዚህ ሐዲስ የምንወስደው ለው ሷሐ ቀኝ እግርን መትከል እግር ላይ ሰውነቱን ማሳረፍ ተወዳጅ እንደሆነ ያሳያል። ዑለማዎች የሚሉት አነ هذه الكيفية تسهل خروج الخارج የሚወጣው ነገር በሰላም በጥሩ ሁኔታ እንዲወጣ አመች ነው በዚህ መልኩ ከሆነ ነው የሚለን። ሌላው የነብያችን አለይሂ ሰላቱ ወሰለም አስተምሮት አጠቃላይ ለሰው ልጅ ተስማሚ የሆነውን ነገር ሁሉ ያካበተና ያመጣ ነው። ለሰው ልጅ ጉዳት ያለውን ነገር ሁሉ የሚያስወግድና የሚያጠፋ መሆኑን ያሳያል ማለት ነው። አይደለም የዒባዳ ክንዋኔ እንዴት ማከናወን እንዳለበት አይደለም። ይሄ ምንም እዚህ ግባ የማይባለው ተራው ኳሽንት ቤት እኮ አጠቃቀም ያስተማረ ነው ይላሉ። በዚህ መልኩ መቀመጡን ዶክተሮችም አሁን ያሉ ዶክተሮች የሚያስቀምጡት ነው። እግራግር ላይ ተደግፎ ቀኙን ተክሎ መቀመጡ هذا هو الشكل المستقيم ይላሉ። ይሄ ነው ትክክለኛው። ለጅማቶቻችን ውስጥ ያሉ እንትኖቻችንም አንጀቶቻችን አመች የሆነው በጥሩ ሁኔታ እንዲወጣ ለማድረግ አመች ነው ይላሉ። ይሄ ራሱ የነብዩ አለይሂ ሰላም አነጋገር ነው። ሰሂህ ነው ከተባለ ሐዲሱ ያዘል ዕልሚ የሚያሳይ ጉዳይ ነው። የሳይንቲስቶችን እነሱ ሳይደርሱበት እስላም ቀድሞ ያመጣው ነገር ነው። أن هذه التعاليم التعاليم الحكيمة الرشيدة من حكيم عالم ተስማሚ የሆነውን ነገር ሁሉ የሰው ልጆች እንዲሰሩ የሚጎዳቸው ነገር ሁሉ እንዲጠነቀቁ የሚሰጡ ትምህርቶች በአጠቃላይ ኢዕጃዝ العلم ያላቸው በማለት ያስቀምጣሉ። ኢዕጃዝ العلم ማለት ያው ማንም ያልደረሰበት ከጥበበኛውና ከአዋቂው ጌታ የመጣ መልእክት ማለት ነው። طيب ቀጥሉ። السلام عليكم ورحمة الله وبركاته عليكم السلام ورحمة الله وعن عيسى ابن ابن يزداد عن أبيه رضي الله عنهما قال قال رسول الله صلى الله عليه وسلم إذا بال أحدكم فلينتر ذكره ثلاث مرات رواه ابن ماجه رواه ابن ماجه بسند رواه ابن ماجه بسند ضعيف جزاكم الله خير طيب አለይኩም ሰላም ወራ ባለፈው ሳልነግራችሁ ቀረ ሱራቃ ብን ማሊክ ያው ረሱልን ለማ አለይሂ ሰላቱ ወሰላም ለመያዝ የሞከረ ሰው ነው ብሎ የጻፈልኝ ሰው አለ ትክክል ነው። ሱራቃ አቡ ሱፊያን ይባላል። ሱራቃ እብኑ ማሊክ ጁዕሹም አለዚ ሳኸት ቀዋኢሙ ፈረሲሂ ለማ ላሒቀ ቢረሱሊላህ ሰለላሁ ዐለይሂ ወሰለም ሒነ ኸረጀ ፋረን ሚን መከተ ማለት ወልቂሶቱ መሽሁረቱን ከመካ ነብዩ አለይሂ ሰላቱ ወሰላም ያው ከቁረይሾች ተንኮልና ችግር ለማምለጥ በወጡበት ሰዓት ረሱሉን አለይሂ ሰላቱ ወሰላም ይዞ ያመጣ ሰው መቶ ግመል ይሰጠዋል ተብሎ በሰዓቱ ትልቅ የሚባለው ነው። አሁን ለአሸባሪ ለጠቆመ ሰው ይህን ያህል ሚሊያር ይህን ያህል ሚሊዮን ይሰጣል እንደሚባለው ማለት ነው። በዛን ሰዓት እችን ማን ማግኘት ለብኝ ብሎ ያለ የሌለውን ፈረሱን ቀስቅሶ ያለውን ኃይል ተጠቅሞ ረሱሉን አለይሂ ሰላቱ ወሰላም ይዞ አምጥቶ ሊያስረክብ ነበረ። ልክ ሲያያቸውና ሲቀርብ ነብዩ አለይሂ ሰላቱ ወሰለም ዱዓ አደረጉበት ከነፈረሱ ወደ መሬት ሰጠመ ዱዓ አርግልኝ ከዚህ ነገር እንደወጣ እንደው አልነካህም አላቸው ልቀቂ ብሎ ዱዓ አደረጉ ነብዩ አለይሂ ሰላቱ ወሰለም በሰላም ወጣ በሰላም መላቀቁን ሲያቅ ከዛ ችግር አሁንም ያቺ ብር ትዝ ስጦታዋ አሁንም ሁለተኛ ሞከረ ሁለተኛ በሚሞክርበት ሰዓትም እንደዛው ሰጠመ ከዛ የመጨረሻ የመጨረሻ ለማንም ላልናገር የሚመጣውን ሰው ሁሉ በዚህ እንደው ሰውም ህዶ አያቅም ብዬ እመልስልሃለሁ ብሎ ተማጸነ። ነብዩ አለይሂ ሰላቱ ወሰላም የዋዛኝ ናቸው። መበቀል ለራሳቸው አይፈልጉም። የአላህ ዲን ሲደፈር ብቻ ነው የሚበቀሉት። ስለዚህ አሁንም ለቀቁት። ያው ዱዓ አደረጉ ተለቀቀ ማለት ነው። ከዚያ በኋላ እስልምናንም ተቀበለ ቆይቶ ተቀብሎ ሰሃቢ ሆኖ ይኸው እየዘገበልን ያለው ማለት ነው። ይሄ ነው ታዋቂ ትልቅ ታሪክ ያለው ምላችሁ ያሁኑ ደግሞ ኢሳ ኢብኑ የዝዳድ ኢሳ ኢብኑ የዝዳድ ወፊ ሪዋያ ኢሳ እዝዳድ የሚልም አለ በአሊፍ ወይም በያ የሚያደርገው አን አቢሂ ከየዝዳድ ከአባቱ ይዞ ማለት ነው ረዲየላሁ አንሁ ቃል ቃለ ረሱሉላህ የአላህ መልእክተኛ ብለዋል ምን አሉ ኢዛ ባለ አሐዱኩም አንዳችሁ በሚሸና ሰዓት አሉ እንግዲህ ወንድምህን ሴት በሚሸና ሰዓት ያው ወንድ ወንድን የሚያሳየው እርግጥ ፈልየንቱር ዘከረሁ ሰላሰ መራትን ፈልየንቱር ማለት ያራግፈው ወይም ደግሞ ምን ልበለው ያው ጫን ጫን ብሎ ያውጣው ማለት ነው ፈልየንቱር ፈልየንቱር ዘከረሁ ሰላሰ መራትን ሶስት ጊዜ ያራግፈው በኃይል ወይም ደግሞ ጫን ጫን ብሎ ከውስጥ መስመር ላይ ቲቦ ላይ ያለውን ሽንት እንዲወጣ ያድርገው ብለዋል ነው የሚለው ረዋሁ ኢብኑ ማጀህ ቢሰነድን ضعيف ዘገባው ደካማ ነው እብኑ ሐጀር ደካማና ضعيف የሆነውን ሐዲስ እዚህ የሚያመጡት ምን ፈልገው ነው አንደኛ ሶሂህ ሐዲስ አላገኙም በዚህ ቦታ ስላልተገኘ ደካማውን አምጥተው ተናግረው ሌላ ሶሂህ ሐዲስ እንደሌለ በአንድ በኩል ጠቁመው ሁክሙ ግን ሊታወቅ እንደሚገባው ለመጠቆም ነው የዚህ ጉዳይ ስለዚህ ምንድነው ሁክሙ ሐዲስ ሶሂህ ቢሆን ቢሆን ኑሮ ያው ማራገፉና እንደዚህ ማሸቱና ማውጣቱ ተወዳጅነት አለው እንል ነበረ ነገር ግን የለም ሐዲሱ ضعيف ነው አሉ ضعيف ለመሆኑ ተስማምተዋል ስለዚህ ኢማሙ ኢብኑ ተይሚያ እንደውም ረሂመሁላህ ቢድዓ ነው ይላሉ እንኳን ሐዲሱን ሊቀበሉት የሰው ልጅ ሸና ወጣ የወጣውን ብቻ ማጠብ እንጂ ከውጭ ያለውን ማዳረግ እንጂ መስመር ላይ ያለው ያው እየተንጠበጠበ ካላስቸገረው በስተቀር ጨርሻለሁ ብሎ ከወጣ ይውጣ ነው እዚህ ጋር ሼክ አብዱራህማን ሳዕድም እንደዚሁ ይደግፋሉ ማሸቱና ማራገፉ በኃይለኛው ከውስጥ ያሉ ለማውጣት መታገሉ አይወደድም ይላሉ ለምን ሊአደሚ ثبوت ذلك ከነብያችን ይሄ ነገር አልተረጋገጠምና እንደገና ሌላ ወስዋስ ያመጣል አንድ ቀን በዚህ መልኩ ከተጠቀመ ነገም እንደዛው ነገም እንደዛው እያለ ጉዳትን ሊያመጣበት ይችላል طيب ይሄን ነገር ኢማም ነወዊም ቢሆን ብዙ ጊዜ እዚህ ጋር ወስዋስ እየመጣ አላደረክም ኧረ እንደዚህ አድርገው እያለ የሚወሰውሰን ነገር ልንርቀው ይገባል ነው የሚሉት እብነ ቀይም ረሂመሁላህ አላህ ይዘልለትና ሸኹ ኢብኑ ተይሚያ ናቸው የሱ ራጅዕቱ ሸይኸና ይላል ሼኻችንን ደጋግሜ ጠይቂያቸው ነበረ ራጅዕቱ ማለት ትኩረት ሰጥቼ እዚህ ቦታ ላይ ጠይቂያቸው ነበር ማለት ነው ስለምን ስለ ሰልት ወይም ነትር ይባላል ነትር ወይም ሰልት ይባላል ያው እየሳበ እየራገ ማውጣት ማለት ነው ይሄ ነገር እንዴት ነው ብዬ ስጠይቃቸው ፈለም የረሁ ነገር ተወዳጅ ሆኖ አላዩትም የሚል ነገር ለምን ሐዲሱ ሰሂህ አይደለምና ይላል في روايه ضعيف ነው ብለዋል ማን ነው ቢድዓ ነው ብለውታል ነው ይሄን እየላጉ ወይም እየሳቡ ማውጣት አያስፈልግም ብለዋል ነው በጥቅሉ የቅድሙ ሰሂህ የሆነው ሐዲስ ሽንት እየወጣ እንዳይሆን ብቻ ያረጋግጥ አለመውጣቱን ካሁን በኋላ አይወጣብኝም የሚለው እስከሚደርስ ድረስ አረጋግጦ ይግባ እንጂ ውስጥ ያለው መስመር ላይ እንኳን ቢቀመጥ ካልወጣ ሶላቱንም አያበላሽም ሰውየውም ውስጡን አልበህ አዳርቅ ብሎ የሚያስገደው ነገር የለም ነው እሺ አንድ ሀዲስ ጨምሩና ባቡ እናቆማለን ኢንሻአላህ ወራህመቱላሂ ወበረካቱ ወአለይኩም وعن ሰላም ابن عباس ወራህመቱላህ وعن ابن عباس رضي الله عنهما أن النبي صلى الله عليه وسلم سأل أهل قباء سأل أهل قباء فقالوا إنا نتبع الحجارة الماء رواه البزار بسند ضعيف وأصله في أبي داود والترمذي وصححه ابن خزيمة من حديث من حديث أبو أبي هريرة رضي الله عنه بدون ذكر الحجارة ጠይብ እብኑ አባስ ከሳቸው ተዘገበ ማለት ነው የአባስንም የልጁን የአብዱላህንም ስራ አላህ ይውደድላቸውና ረዲየላሁ አንሁማ ልጁም አባቱም ሰሃቢ ከሆኑ ረዲየላሁ አንሁማ ነው የምንለው። ምን አሉ? አነ ነብዩ ሰለላሁ ዐለይሂ ወሰለም ሰአለ አህለ ቁባ ነብያችን የቁባ ሰዎችን ጠየቋቸው ይላል። ምን ብለው ፈቃል ኢነላሃ ዩስኒ አለይኩም ይህን አልቀረኸውም። ኢነላሃ አላህ ዩስኒ አለይኩም በእናንተ ላይ ያወድሳልሳ በጣም አሞካሽቷችኋልሳ ምንድን ነው አሏቸው። ፈቃሉ የቁባ ሰዎች አሉ እና እኛ የምንሰራው ተግባራችን ኑትቢዑ ልሒጃረተ አልማ በድንጋይ አብሰን ድንጋዩን እናስከትላለን በውሃ ኑትቢዑ ልሒጃረተ በድንጋዩ ላይ አልማ ውሃ እንጨምራለን ማለት ነው። በድንጋይ እናብሳለን፣ ከዛ ቀጥሎ እናጥባለን አሉ ነው የሚለው ረዋሁል በዛል ቢሰድ ይሄ ሐዲስ ግን ደካማ ነው። ضعيف ነው ምን እና نتبع الحجارة الماء አይደለም ሶሒህ ሐዲስ ምንድነው የሚለው እና نستخدم الماء ነው ውሃን እንጠቀማለን በውሃ ነው የምናጥበው ነው እንጂ ድንጋይና ውሃን እንጠቀማለን አንድ ላይ የሚለው ضعيف ነው አብዛኛው ሙፈሲሮች እንደውም በዚህ ቦታ ፊህ ሪጃሉ ይሕቡን አን የተጧሃሩ የሚለው ቁርአን የወረደው በቁባ ሰዎች ነው ብለው የሚያመጡና ይሄን ሐዲስ ነው የሚያመጡት አብዛኞቹ ነገ ግን ሐዲሱን ሲመረመር የሐዲስ ባለሙያዎች ድንጋይን እንጠቀም ነበር የሚለው ضعيف ነው ዘገባው ላይ ያስቡት ሷሂሁ ምንድነው በውሃ እናጥብ ነበረ ብለዋል በውሃ ማጠቡ ከድንጋይ ይሻላል ያልነውም ለዚህ ነው ረዋሁ በዛሩ ቢሰነድን ضعيف ያለው ድንጋይን እናስከትል ነበር የሚለው ስላለ ነው ወአስሉሁ የዚህ ሐዲስ ዋና ፍሬ ሐሳቡ ማለት ነው ወአስሉሁ ማለት بمعنى معنى هذا الحديث ማለት ነው የዚህ ሐዲስ ዋና ትርጉሙ የአቢ ዳውድ ይገኛል ወትርሚዚ ጨምረሃል ንገይል ጥሩ ወሶሐሐሁ እብኑ ኹዘይመተ እብኑ ኹዘይማም ሰሂህ ብሎታል ሐዲሱን ባይሆን የአብዱላህ ብኑ አባስን ሐዲስ አይደለም ሚን ሐዲሲ አቢ ሁረይራ በአቡ ሁረይራ በኩል የተዘገበውን ሐዲስ ሶሒህ ብለውታል እዛም ላይ ደግሞ ዘገበው ቢዱኒ ዚክሪ ሒጃራ ድንጋይ የሚለውን ነገር ባለመጥቀስ አቡ ሁረይራ የዘገቡት ማለት ነው እሱ ሶሒህ ነው ድንጋይን የሚጠቅሰው ሐዲስ ግን ضعيف ነው ነው وضعفه ابو حاتم والنووي وابن القيم وابن حجر ጦበሪ እንደውም መሰረት የለውም ይሄ ሐዲስ ብሎታል ድንጋይን በውሃ እናስከትል ነበር የሚለው ድንጋይና ውሃን ይጠቀሙ ነበር የሚለው መሰረት የለውም ማለት ወአመ ልእቅቲሳሩ አለ ልማኢ በውሃ ብቻ ያጥቡ ነበር የቁባ ሰዎች የሚለውማ فقال الشيخ الألباني رحمه الله الصحيح أن الآية نزلت في استعمال الماء فقط ውሃን ብቻ በመጠቀማቸው ምክንያት ነው ያ ቁርአን የወረደው فيه رجال የሚለው አሉ كما في الحديث الذي رواه أبو داود عن أبي هريرة مرفوعا ዳውድ አቡ ሁረይራን ጠቅሰው መርፉዕ ማለት ነቢያችን ጋር የደረሰ እንደዘገቡትና ሰሂህ እንደሆነ ሁሉ ይሄ ሰሂህ ነው ሐዲስ ብለናል ውሃን ብቻ ይጠቀሙ ነበር ለም የሚለው እብኑ ኹዘይማ ሰሂህ ብለውታል አቡ ዳውድም እንደዚሁ ትርሚዚ እብኑ ማጀህ ሼኹል አልባኒም ሰሂህ ብለው ተደዋል ይሄንን ማለት ነው ضعيف የሚሉት ያኛውን ነው ድንጋይ ያስከትሉ ነበር የሚለው ማለት ነው አላ አይ ሐል በውሃ ማጠብ በጣም ተወዳጅ ነው ድንጋይን ብንጠቀም ከተቀጥሎ ውሃ ብናጥብ ደግሞ የተሻለ ነው ብለናል ዘገባው የምናጣጥለውም ጽዳት በጨመረ ቁጥር አጅሩም ተግባሩም የበለጠ እየተወደደ ይመጣል ማለት ነው። ጠይብ እዚህ በቃናል። ጥያቄዎችን ላስተናግድ።